السلام عليكم ورحمة الله وبركاته يسمى يا جماعة طيب الحمد لله ገብታችሁ ከሆነ خلاص الحمد لله والصلاه والسلام على رسول الله وعلى اله وصحبه ومن والاه ክቡራንና ክቡራት السلام عليكم ورحمة الله وبركاته ዛሬ ኢንሻአላህ ተዓላ ከቡሉግ المرام كتاب البيوع باب الغصب ሐዲስ ቁጥር 767ኛው ሐዲስ ላይ እንገኛለን من يقرأ المثنى فليتفضل مشكورا السلام عليكم ورحمة الله وبركاته بسم الله الصلاة والسلام على رسول الله صلى الله عليه وسلم باب وصب عن سعيد بن زيد رضي الله عنهما أن رسول الله صلى الله عليه وسلم قال من اقتطع من اقتطع شبرا من الأرض ظلما وقه الله إياه يوم القيامة من سبع أراض متفق عليه طيب باب الغصب باب الغصب سرق ميا سرق زرفا ዝርፊያ ወይም ቅሚያ አንድ ሰው የአንድን ሰው ሀቅ የማይገባውን ነገር መቀማት ዝርፊያ እንለዋለን ወይም ቅሚያ እንለዋለን ይሄ ነገር በእስላም የተከለከለ ነው ከግብይት የሚጠቃለል ሳይሆን የእስላማዊ ግብይትን የሚቃረን የሆነ ጋጠ ወጥነት እንደሆነ የሚገልጽ ነው غصب የሚለው غصب يغصب غصبا ضرب يضرب ضربا እንደምንለው የግሱ ሁኔታ ይሄን ይመስላል اغتصبه يغتصبه اغتصابا ዘረፈው ይዘርፈዋል መዝረፍን እንደማለት ነው والشيء مغصوب وغصب የሚዘረፈው ነገር مغصوب ይባላል غصب ይባላል በመስደር ማለት ነው ለማንኛውም አንድን ሰው በኃይል አጥቅቶ ንብረቱን መቀማት غصب ይባላል ከስርቆት ይለያል በነገራችን ስርቆት ማለት አድብቶ ሰውየው ሳያየው ምናምን ነገር ይመስል ነው ስርቆት ማለት ኪስም ገባ በረትም ገባ ባንክም ገባ ማቤትም መኖሪያም ገባ አድብቶ ነው غصب ማለት ግን ከእጅ ላይ የሚቀማ ነው እንደ ጩልሌ አንድ የመቶ ቀምቶ ይሄዳል ባህላት አጥቅቶ ማለት ነው ስለዚህ ከሉጋ አንጻር አخذ الشيء ظلما وقهرا አንድ ነገር በኃይልና በጉልበት በግፍ መልኩ መውሰድ غصب ይባላል በሸሪዓ ደግሞ الاستيلاء عرفا على حق غيره قهرا بغير حق يا لاغباب የአንድን ገበሬ መሬት ሄዶ ከጠመደበት የአንድ መኖሪያ የአንድ ሰው መኖሪያ ቦታ የኔ ነው ብሎ ወደ ከሰራበት ቅሚያይ ማለት ነው የነገር በቁርአን የተከለከለ ነው በሐዲስ የተከለከለ ነው በሙስሊሞች አንድነት ድምጽ የተከለከለ ነው ፍትሃዊነትና ቂያስም ይሄን ያስይዘዋል ነው የሚለው እንደው ፍትህ ያለው ሰው ያንድን ሰው ቀምቶ መቀመጥ ወይም መኖር ወይም መውሰድ እንደማይቻል ቂያሱም ይሰጠዋል ነው የሚለው አላህ ቁርአን ላይ ወላ ተአኩሉ አሙአለኩም በይነኩም ባጢሊ ይላል ወላ ተአኩሉ አትብሉ አሙአለኩም ገንዘባችሁን በይነኩም በመካከላችሁ ቢልባጢል በማይገባ መልኩ አትብሉ አትበላሉ ማለት ነው በሙስና ሊሆን ይችላል በዝርፊያ ሊሆን ይችላል አንዱ አንዱን በማጥቃት ሊሆን ይችላል የሁሉም ባጢል ነው ሐዲሱም መንቅ ተጧ ሸብረን አሁን የቀራሽው ሐዲስ من الارض ظلما طوقه من سبع اراضين يوم القيامه ቡኻሪና ሙስሊም የዘገቡት ሐዲስ ነው ሌላም ሐዲስ አለ ነብዩ አለይሂ ሰላቱ ወሰለም መጨረሻ ሐጀተ ወዳዕ ላይ ከሰጡት ምክር መካከል ኢነ ዲማአኩም ወአምዋለኩም ወአዕራዳኩም አለይኩም ሐራሙን ብለው በግልጽ አስቀምጠዋል ማለት ነው ንብረ ማን ነው ህይወታችሁ ንብረታችሁ ክብራችሁ በእናንተ ላይ አንዱ አንዱ ላይ እርም ነው አንዱ አንዱን ክብር ማዋረድ አንዱ አንዱን ገንዘብ መቀማት አንዱ አንዱን እንደማፍሰስ አይፈቀድም حرام ነው ስለ ነብዩ አለይሂ ሰላቱ ወሰለም غصب የሚባለውን ቅሚያ ዝርፊያ የሚባለውን በዛ አካተውታል ነው ከቁርአን ከሐዲስ በዚህ ዙሪያ ብናመጣው የሚያልቅ አይደለም ክልክል ለመሆኑ ሼኹል ኢስላም መዝሉም የሆነ ሰው የተበደለ ሰው የተቀማ ሰው በቀማው ሰውዬ ላይ ዱዓ የማድረግ ስልጣን አለው እንደ ግፉ አይነት لا يحب الله الجهر بالسوء الا من ምን ነው الا من ظلم የተበደለ ሰው ሲቀር የተበደለ ሰው ድምፁን ከፍ አድርጎ ሊራገምም አላህን ለምን ይችላል ነው የቀማ ሰው ምን ማድረግ አለበት የቀማውን ነገር መመለስ የዱንያ ላይ ሳለ ከመለሰ አኺራ ላይ አንተ ከመባል አረፈ አለዛ አለቀለት አንዳንድ ሰዎች በሰርቀው ከሆነ እርግጥ መመለስ ከብዳቸዋል ነገር ግን በሃዲያ መልኩም ቢሆን ማቅረብ ይቻላል መስረቁን ሳይናገር ማለት ነው ቅሚያ ከሆነ ያው ይታየው ነው የሚቀማውና ያንን በማንም መልኩ ይሁን አመጥቶ የማስረከብ ግዴታ ይኖርበታል ነው እሺ እንግዲህ ገንዘብ ስርቆት ላይ ቅሚያ ላይ የተለያዩ እጆች አሉ የተለያዩ እጆች ዘራፍ የሚባለው ራሱ የሚዘርፈው አለ በስተጀርባ ሆኖ ደግሞ የሚያዘርፍም ደግሞ ይኖራል አጋዥ መሆን ስልጣን ይዞ የሚያግዘው እያየዝም የሚለው ሹርጣን ሊሆን ይችላል ፖሊስ አላየሃል ሁሉም እንደ ስራው ድርሻ የወንጀል ተሳታፊ ሆናል ነው ወላ ተአወኑ አለል ኢስሚ والعدوان والله ከልክሏል መተባበር ቢሆን ማመቻቸት ቢሆን ለሚቀመው ሰውዬ ያው ነው አላየሃ ወደ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 ቦታ ከአትክልት ቦታ ሁሉ ነው ያቺ አንድ ሜትር እዚህ ወርዷ ናት አሁኛ ጋር ወይም ቁመቷ ናት እስከ ታች ግን እስከ ሰባቱ መሬት ማለት ነው መሬት ሰባት ነው ሰማይ ሰማይም ሰባት ነው خلق سبع سماوات طباقا እንደሚለው ومن الارض مثلهن الى القران መሬትም ሰባት ለመሆን ሲጠቁም ومن الارض مثله ስለዚህ ያችን መሬት እስከ መጨረሻ ማለት ነው የአንዷ መሬት ከብዳለች እንኳን አንድ ኩንታል አሸዋ መሸከም ይከብዳል እንዴ ሱብሃንአላህ طوقه الله الله ያጣብቀዋል يوم القيامه የቂያም ቀን من سبع اراضين እስከ ሰባት መሬት አራዲን ማጀመ ነው መሬቶች ማለት ነው አርብ ከሆነ መሬት ማለት ነው ስለዚህ ይህንን የወንጀል ቅጣት ክብደት አይታችሁ ከቅሚያና ከዝርፊያ ልታቆሙ ይገባል ነው መሐንዲስ መጥቶ ይሄ አንተ አይደለም እያለው እየነገረው አይ የኔ መሬት ነው የሚከራከሰው አለ አኽራን የፈራሰው መሐንዲስ አያስፈልገው ለቀቅ የሚደረገው የሰው ከመውሰድ የራስን መልቀቅ ይቀላል ነገ ቂያም ቀን ጓዝን ተሸከም እንባልም አንችልም እንኳን ማለት አላህ ይጠብቀን አላህ Subhanahu Wa Ta'ala ነብዩም ሰለላሁ ዐለይሂ ወሰለም የሰው ልጅ ሀቅ ምን ያህል የከበደ እንደሆነ በግልጽ ያስቀመጠ ነገር ነው ቁርአን ወላ ተቁላሙ አለኩም ቢልባጢል ሐዲሱን እንደማኩም አማልኩም በሚለው ስለዚህ ስንዝር ያክል የሰረቀ እስከታች ይወስዳል ከዛ የበለጠ እስከሆነ እንደዛው አንድ ቀዳማ የሚሰርቅ አለ የይገባኛል ሰው ማለት የሚቀማ ሰው አለ ኧረ ስንቱ ወደ ገበሬው ብትሄዱ ጨሶ ሲናቆርም ታው በጨለማ እየሄደ ክልሉን እንትናን ኮለሏን ወይም ድንበሯን ያሽጋሽጋታል የገጠር ደግሞ ድንበር እንደምታውቁ ድንጋይ የሚያስቀምጥ ወይ ችካል ነው በጨለማ ይሄድና ነቅሎ ሐቃጉ ተካታል ስንት አለ ሐቅ የማይፈራ ማለት ነው ان الظلم حرام في القليل والكثير ትንሽም ሆነ ትልቅ የሰው ሐቅ የሰው ሐቅ ናት ለዚህም ነው ስንዝር የተጠቀሙት አንድ ሜትር ሁለት ሜትር አላሉ ከትንሿ የተነሱት ይቺ እንኳ ተንቃ አትቀርም ነገ ቂያም ቀን ና ተሸከማት ትባላለህ እንኳን ትልቁ ማለት ነው እሺ ሐዲሱ ግልጽ ነው መሬት ሰባት እንደሆነች በግልጽ ያሳያል ነው የሚለው ጥውቀው ማስገብታቸዋል ጥውቀው ማለት እንዳለ ይጠፈጠፍና እንደ ብረምጣድ ማከለ ይበሳል ማከለ ተበሶ አንገቱ ላይ ይገባለታል ጥውቀው ማለት ማከለ ሲገብቶ ተሸከም ይባላል ወላቱ ሐሚልና ምርላይ ላይ ጧቁ ነው ቀጥሉ وعن أنس رضي الله تعالى عنه أن النبي صلى الله عليه وسلم كان عند بعض نسائه فأرسلت إحدى, إحدى أمهات المؤمنين مع خادم لها بقصعة فيها طعام فضربت يده ضمها وجعل فيها طعام فقال كلوا ودفع قصعة صحيحة بالرسول وحبس وحبس المكسورة رواه البخاري والترمذي وسمى ضاربة عائشة وزاد فقال النبي فقال النبي صلى الله عليه وسلم طعام بالطعام وإناء بإناء وصححه ماشي سيطوش نداسة متين درس وعن انس رضي الله عنه أن النبي صلى الله عليه وسلم كان عند بعض نسائه فأرسلت إحدى أمهات المؤمنين مع خادم لها بكسعة فيها طعام فضربت بيدها فكسرت الكسعة فضمنها وجعل فيها الطعام وقال كلوا ودفع الكسعة الصحيحة للرسول وحابس المكسورة رواه البخاري والترمذي وسمى الضاربة عائشة وزاد فقال النبي صلى الله عليه وسلم طعام بطعام وإناء بإناء من رو الترمذي ايوه وصححه طيب انا رضي الله عنه ነብዩ ሰለላሁ ዐለይሂ ወሰለም ካነ እንደ ባድ ኒሳኢሂ ያው የሴት ሀብታም ነበሩ እሳቸው እንደሚታወቀው አንዷ ሚስታቸው ጋር ተቀምጠው ነበር ነው የሚለው እንግዲህ ስሟን አልጠቀሰም እሆነች ሚስታቸው ዘንዳን ያለው አንዳንድ ጊዜ ታሪክ ነው የሚፈልገው ሰዎቹ አይደል የሚፈልጉት ለምን አስተምሮ ትምህርቱ ነው የሚፈልገው እሆኑ ሚስቶቻቸው ጋር ቁጭ ብለው ነው በአጋጣሚ አለ እና فارسلت احدى امهات المؤمنين ከሚስቶቻቸው መካከል አንዷ ላከች ፋጡማ በተቀምጠው እሳቸው ወይ ማይሻዊ ልበላችሁ በሚገባችሁ ሌላ ዋላከች ማለት ነው ምግብ አትገርምም እሷ ጋር ሲመጡ ያበሳታል ነበር فارسلت احدى امهات المؤمنين ما خادم لها የሆነ ሰራተኛ አላት እንካይችን ምግብ ሰድና ለረሱል አለይሂ ሰላም ስጣቸው እከሌ ቤት ታገኛቸዋለህ ብላ ላከችው ማኻዲሚ ለሃይሳ ሆነ ሰራተኛ ነበራት ምንድነው ያሳዘችው ቢቀሰዓትን ቀሷ ማለት እቃ ነው ያው ሙአነስ ነች የሚበላባት ሳህን በለው ምግብ የሚይዝ ሳህን ነገር አገልግል ከፈለጋችሁ فيها በውስጧ ጧሙን ምግብ ነበረ ምግብ ያለው ምግብ አሲዛ ሳህን ነገር ቆለፍ ያለ ሙሰሪና ስጣቸው አረች እሺ ሰራተኛ ምን ይላከም አይፈራም ይዞ ሲመጣ ሴትዮቱ የቤታ ባለቤት ታየዋለች አመጥቶ ሊያቀርብ ሲል ፈደረበት በዲሃ ያንን ምግብ እንዳለ መታችው ማለት ነው ፈከሰረት ቀስአ እቃውን ሰበረችው እጁን ስትመታው እንዳለ ወደቀና እቃው ተሰበረ ነው فضمنها ما تسكفلوات ማለት ነው وجعل ادرجو فيها ذا ላይ አጣዓመ ምግብን ማለት ያስከፈሏት ተሰበረቹ አይደል ሌላ ሳህን አንጫሏት አመጣች ምግቡን ዘላ አደረጉት وقال ከዛም ኩልዋል ወዛካቢ ያለው ሰው ብሉን ብላሉ አሁን እንግዲህ ይበዛል ብላ ልታግዛት ነው ላከችው جزاها الله خيرا አላህ ይስጣት አገዘች ሲገባት ቅናቱ አሸነፈ እና እሳቸው ነብዩ አለይሂ ሰላም ልምታሽ ምናምን አላሉም ዝግያው እንደምታውቁ ያው ገብቷቸዋል ሚስጥሩ ቅናት ነው እንግዲህ የቅናት መድኃኒቱ ያው መቻል ነው ስለዚህ እቃውን አስከፈሉና አንቺ ንጹህ ሌላ ቃላት አመጣች ዛሬ ምግብ ተደረገ ተበላ ምግብ ወደፈ አልቀሷተ ሰሂሃተ ጤናማውን ደህናዋን እቃ ላኳፈም መለሱ ማለት ነው ደፋ ማስከፈሉ ማለት ነው አልቀሳተ ወጭቱን ወይም ደግሞ ሳህኑን አሰሂሃተ ጥሩ የሆነችን ዕቃ ከፈሉ ለማን ለረሱሊ ምን ማለት ነው ለረሱማት ነብያችን እንደመስዋቸው ለመልእክተኛው ተልኮ ለመጣው ሰራተኛ ማለት ነው እሳቸው አይደሉም ከፋዩ ነብያችን ናቸው ለማን የሰጡት ያንቀ ከዛች ነው ሚስታቸው ይዞ ለመጣው መልእክተኛ ማለት ነው ከቋንቋ በኩል ረሱል ማለት መልእክተኛ ማለት ነው ያ ተልኮ የመጣው ማለት ነው አልረሱል አሁን አል የሚታወቅ ነው ከዛ በሰል መክሱራ የተሰበረችውን ዕቃ አስቀሯት ማለት ነው እዛው ሳቸው ዘንዳ ያቺኛቱ ደግሞ እንዳታውቅ አይደለ መሰበሩን ማምን ያው እሷ ቃስ መሰበሩ ተመሳሳይ ቃል ሰጧት ያው ዕቃ ተበላ ተሰጣት ይሄ ነው ዕቃሽ እንደወደበችው ሰበረችው እንደዛ አድርገች ካሉ ባል እንግዲህ ያው ሁለት ሶስት ሚስት የሚይዝ ሰው ያው ዘይሰማውን እዚህ ያወርታ አይሆንም ኢዳራ አስተዳደር ጠይቃል ከገንዘብ በላይ ሴቶችን አሳምኖና አስተካክሎ ሊይዝ የሚችለው የሰውየው ማንነት ነው ዲሃም ይሆን ምንም ይሆን ሰውየው እዛኛው ቤት ተቀምጦ ይችኛይቱ ስሙ አይነሳም ክልክል ነው እሺ ተሳሰብ ወንድ መሬት ቤት ፋጡማ ካለ ነገር አለ እንዲሁ ምግብ መጣ ምን መጣ በቃ ቀረበ ብሉ ነው እንጂ ይሄ ምግብ ጥሩ ነው ይሄ ምንድነው ካለ ነገር ይመጣ አላየሃል ተሰበረ አስከፈሏት የሰው ቃ የተሰበረ ሰው መክፈል እንዳለበት ለማሳየት ነው ሰቸው የፈለጉት ትምህርት እሱ ነው ከዛ በኋላ ምን አሉ وحبس المكسوره የተሰበረውን አስቀሩ رواه البخاري والترمذي وسمى الضاربه عائشه የመታችው አይሻ ተብሏል ነው አይሻ እንግዲህ እሷን የሚያከሰት የለም ከመሐከላቸው ግን የሚቀረው መሰውና ሳዱላ ሆና ብዙ ሀገሮች ነው ያገባት ሚስት ብትኖር አይሻ ናት በሁሉም ይሄ ጎደላት ማትባል ومع ذلك ግን ህፃን ነኝ እነዛችን አይወዳደሩም ብላ ንቃቁ አልተዋቻቸውም ቅናቱ ነበረ ነው ወዛደ ትርሚዚ ጨምሯል فقال فقال النبي صلى الله عليه وسلم طعام بطعام ብለዋል ምግብ በምግብ ይከፈላል እቃ በቃ ይከፈላል ወይናውን ቢናማት እቃ በቃ ይከፈላል የሰው ምግብ ያወደመ ምግብ ይከፍላል የሰው እቃ የሰበረ የሰው እቃ ይከፍላል ማለት ነው وصححه ترمذي حديث صحيح ብሎታል ካነ ረሱላህ እንደ ባድ ንሳያ ማዘን ያሉት አሁን በሐዲሱ መሰረት የካፌ ሚስቶቻቸው ጋር ነበሩ ተብሏል ማናታች የነበሩበት ሚስታቸው አይሻ አይዋ ለምን ታሻፈሰሩታላ በአዶኒስ ሳይማ እንደ አይሻ ማለት ባጭሩ እና የራከቹ ማን ነበረ ነው የራከቹ ደግሞ ዘይነብ ቢንቱ ጃህሽ ናት ሶፊያ ዝምና ገባደው እሳቸው የነበሩት አይሻ ቤት ነው የራከችው ዘይነብ ቢንት ጃህሽ ናት ረዲየላሁ ዐንሃ ወአርዳሃ خادم ተብሏል ሰራተኛ ተብሏል አልኻዲም የሚለው እንግዲህ ወንድም ይሁን ሴት ኻዲም ይባላል አገልጋይ ማለት ነው ያው ብዙ ጊዜ ኻዲም ከተባለ ለወንድ ነው ኻዲማ ከተባለ ለሴት ነው ግን ኻዲም የሚለው ራሱ ለወንድም ለሴትም ይጠቀሙታል አንዳንዴ ነው ኻዲማ የሚሉት እንጂ ይላሉ ኸደም ወኸዳም ኸዳም ለብዙዎቹ ኸደምም ለብዙዎቹ ቀሷ የሚለው ወዓኡን ይኡከሉ فيه ወይሽረው የሚበላ በሚጠጣበት ትሪ ነገር ሊሆን ይችላል ማለት ነው ብዙ የገጠር ትሪ ታውቃላችሁ እቃ ነው እቃማ እቃ ሆኖ ግን የውሃ እቃ አለ የቡኮ እቃ አለ የምግብ እቃ አለ እንደ ሳህን ነገር ገበታ የምንለው አለ በገጠር ምግብ መብለያ የኸሸብ ነው እንጨት ነው ይላል አብዛኝ ቂሷ ወቀሷ ደመሃ ነው ደመናሃ ነው ያላችሁ ክታቡ ነገር መጣ فدمنها ضمها يا سلام اي جمع القصعه المكسوره وحبس حبس የሚለው وضم المكسوره የሚል ያለን የሚለው አስቀሩ ማለት ነው طيب በተገሉ ሐዲሱ የሰውን ዕቃ ያጠፋ ሰው ያጠፋውን ነገር በተመሳሳይ ዕቃ ምሳሌ ካለው ተመሳሳይ ዕቃ ካለው ይከፍላል ተመሳሳይ የሌለው ከሆነ ደግሞ ያው ዋጋውን ይከፍላል ማለት ነው ሌላው የነብዩ አለይሂ ሰላቱ ወሰለም ሳይቀሩ በሴቶች መካከል በጣውንቶች መካከል ከፍተኛ ቅናት እንደነበረ ነው የሚያሳየው እንደው ክብርና ልቅና ያላቸው ሴቶች ሳይቀሩ ቅናቱ ላይ ያልተዘፈቀ ሰው የለም እሺ ይሄ ምንድነው ያው ፍቅር ነው ያለው እኛ እኮ ምን ቀናው ስለምና ፍቅር ነው ያለው ምቀኝነት ይዘና አይሉም ማለት ሌላው የነብዩ አለይሂ ሰላቱ ወሰለም ጸባይ ምን ያክል ያማረ እንደነበር ነው የሚያሳየው ያሁን ዘመን ወንድ አይኗን ነው የሚያጠፋት እሳቸው ግን ምን العفو والصف አይተው እንዳላዩ ሰምተው እንዳልሰሙ ሆነው አልፈው በይቃውን ክፈይን ያሉት حيث لم يعاقب كاسر فقصات اعتداء ዘላድ የሰውጣ ስትሰብር ሳታቅበኝ ጥሩ ነበር እያወቀች የሰበረችው እርምጃ በሰሩባትም ከማስከፈል ውጭ ነው وهذا راجع الى صفحه صلى الله عليه وسلم وكرم خلقه والى تقديره لحال النساء የሴት ባህሪ ገብቷቸዋልና ነው ይላል ሲፈጠሩ ሙሉ ናቸው ተባሉሽ ሙሉነታቸው ስለገባቸው ብዙም ወደ ዱላ አልገቡም ነው እሺ ወማጅብና عليه አይወዱ مثل ያው ምሳሌው መክፈል ያለ ነው ከሌለ ዋጋውን ማለት ነው ያው ከዚህ ሐዲስ ላይ ብዙ ትምህርቶች ማውጣ መውሰድ ይቻላል አንድ ሐዲስ ሲመጣ በደንብ ካስተዋልነው ብዙ ትምህርቶች ነው የምናወጣው ቀስ በቀስ እሺ ይሄ ሐዲስና ቀኛ ምን አገናኘት አሁን እዚህ ያመጣው ሲነገሩኝ ሐዲሱ ባቡል ገስብ ነው ያዝነው የመጣው ግን እቃ ምግብ ይዛ በታ ብታ ብትልክዳ እቺ የተነሳች ነው አለው መስበርና ዘርፊያ እንዴት ይገናኛል هذا الحديث لا علاقه له بباب الغصب حسب مصطلها على تاريخ على مصطلها على تعريف الفقهاء وانما كان هذا من باب الاتلاف باب الاتلاف ነው ንብረት ማውደም ይቻላል አይቻልም አይቻልም ከሚለው በመምጣት ነበረበት لانه ليس سلاح لذا فحقه ان يورد في باب ضمان المخلفات የአንድን ዕቃ ያጠፋ ሰው የመክፈል ግዴታ አለበት የሚለው ባብ ላይ መምጣት ነበረበት አሉ ወይም ደግሞ ቅሚያ ዝርፊያ ላይ ያመጡበት ምክንያቱ የተቀማች ዕቃ የሰውን ዕቃ ቀማ ነው ከቀማን በኋላ ጠፋብን መክፈል አለብን ምንም ተመሳሳው ዕቃ መከፈል አለበት የሰውን ዕቃ ቀምቶ ያጠፋ ሰው መክፈል አለበት ለካ አይሻ ሰው ዕቃ ከሰብራ እንደከፈለችው ሁሉ ለማለትም የሚያገናኘው ነገር አለ ነው የሚለው فمن يتدى عليكم فاتدوا عليه بمثل ما تدى عليكم ደግሞ አለ وجزاء سيئات سيئات مثلها ምንም አለ መጥፎ የሰራ ሰው ምላሾቱ መጥፎ ነው የሚሆነው በሰላ ድንበር ያለፈ ሰው በሰላ ድንበር ለፉበት እሱ ድንበር እንዳለፈባቸው ሰበረባቸው ስበሩ እንደማለት ነው ከከፈለም ደግሞ ጥሩ ነው ماشي كاتلو وعن رافع ابن خديج رضي الله تعالى عنه قال قال رسول الله صلى الله عليه وسلم من زرع في أرض قوم بغير إذنهم فليس له من الزرع شيء وله نفقته رواه أحمد والأربعة إلا نسائية وحسنه الترمذي ويقال إن البخاري ضعفه وعن رافع بن خديج رضي الله عنه أنه قال قال رسول الله صلى الله عليه وسلم من زرع في أرض قوم بغير إذنهم فليس له من الزرع شيء وله نفقاته رواه أحمد والأربعة إلا النسائية وحسنه الترمذي ويقال إن البخاري ضعفه رافع ابن خارج كتباله ስራውን አላህ ይወደድለትና ቃለ አለ ተዘገበ ማለት ነው ምን አለ ቃለ ረሱላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ተናግረዋል አለ ምን ብለው መንዘራ የዘራ في ارض قوم ሰዎች ምድር ላይ ሰዎች መሬት ላይ ከሰው ማሳ ላይ ሄዶ ዘሩን ዘራ አረሰና ማለት ነው ያበል ሰጠውት አይደለም ስጦታ ፈቅደውለትም አይደለም ቢገይሪ ኢዝኒሂም ነው ያለ ፍቃዳቸው መሬታቸው ማሳቸውን አረሰና ዘራ ይገባዋል ዝርፊያ ነው ቅሚያ ነው አይገባውም فليس له من الزرع شيء ከዘራው አዝርት ምንም ነገር አይሰጠውም ወለሁ ለርሱ ይሰጠዋል ነፈቀቱሁ ወጩ ያወጣው ወጭ ይሰጠዋል ከዛ ከተዘራው ዘር ግን ይገባኛል ሊጠይቅ አይገባም ነው የሚለው ኢማሙ አህመድ ዘግበውታል አራቶችም ዘግበውታል ነሳኢ ሲቀር እና وحسنه الترمذي ኢማሙ ትርሚዚ ከመዘገቡ ማልፈው ሐዲሱን ጥሩ ብለውታል ግን ኢማሙ ቡኻሪ አደካክመውታል ነው የሚለው ضعفه ማለት ሐዲሱን ደካማ ብለውታል ነው የሚለው ያው በሳቸው የሐዲስ ጥናት መሰረት እንደ ضعيف ይቆጥሩታል ግን ትርሚዚ ሐሰን ብለውታል ሐዲሱ ሐሰን ነው ጥሩ ነው فهذا اسناد صحيح لا علة فيه وهو شاهد قوي لحديث الشرك طيب ተመሳሳይ ሐዲስ አለው ይደግፈዋል ነው የሚለው ما احسن هذا الزرع فقالوا انه ليس لظهير ولكنه لفلان قال فخذوا زرعكم وردوا عليه النفقه የሆነ ሰው ዘርቶት የሰው መሬት ከዛ ምንኛ ያማረ ነው ከሌ ዘር ብሎ አለ እሱ እኮ አይደለም የዘራው አለ ሀዳ ማን ነው እከሌ ነው የዘራው ሰው መሬት ያው خلاص ዘሩን ውሰዱ ዋጋውን ያወጣውን ወጭ ክፈሉት ብለው አዘዙ ይላል ያም ሐዲስ ይሄን ሐዲስ ተመሳሳይ ነውና ሰው መሬት ላይ የዘራ ሰው ያው እኛ ጋር እንኳን አንዱ ከዘራባቸው አንዱ ደግሞ ሆሮ ግልብጥ የሚያደርገው አይጠቀመውም እስራፍ እንዳይሆን ያዘር ባለበት ይቀጥላል ለሱ ያወጣውን ወጭ መስጠት ነው የሚሻለው የሚለው فذهب جمهور العلماء الى ان الزرع للغاصب جمهور العلماء የዘራው ለጋስቡ ለቀማው የሚሆነው وان لصاحب الارض ይሄ ደግሞ مش ነው وان لصاحب الارض قلعه قبل حصاد ከመታጨዱ በፊት ነቅሎ ሊጥለው ይገባል የመሬቱ ባለቤት ተጠቀሙ ያው ለዘር ይበለው واما بعد الحصاد ከታጨደ በኋላ ከሆነማ ያ ዋጋው ይሰጠዋል እንጂ ይከለፋበት የዲካሙ ዘሩን መውሰድ አይችልም ሰው ላይ ተዘራውን ነው ليس لعرق لعرق ظالم حق በግፍ ላበቱን ላወጣ ሰው ሐቅ አይገባውም ብለዋልና ይላል على حال ሐዲሱ ሐሰን ነው ተብሏል ጅምሁሩ ዑለማ እስካል ለመታጨድ እስካልደረሰ ድረሳ ዘርህ ውሰድ ይባላል ከዛ በኋላ ከሆነ የመሬቱ ባለቤት ያንን ዘር ይወስዳል አዝመራው ማለት ነው ዋጋውን የዲካሙን የወጩን ለቀማውና ላረሰው ይሰጠዋል ነው ቀጥሉ وعن عروة بن الزبير رضي الله عنه قال قال رجل من أصحاب رسول صلى الله عليه وسلم إن رجلين اختصما إلى رسول الله صلى الله عليه وسلم في أرض غرس أحدهما في فيها نخلة والأرض للآخر فقضى رسول الله صلى الله عليه وسلم بالأرض لصاحبها وأمر صاحبه صاحب النخل أن يخرج النخلة نخله وقال ليس لعرق ظالم حق رواه أبو داود وإسناده حسن وآخره عند أصحاب السنن من رواية عروة عن سعيد بن زيد واختلف في وصله وإرساله وفي تعيين صاحبه صحابيه طيب وعن عروة بن الزبير رضي الله عنه أنه قال قال رجل من أصحاب رسول الله صلى الله عليه وسلم إن رجلين اختصما إلى رسول الله صلى الله عليه وسلم في أرض غرس أحدهما فيها نخلا والأرض للآخر فقضى رسول الله صلى الله عليه وسلم بالأرض لصاحبها وأمر صاحب النخل أن يخرج نخله وقال ليس لعرك ظالم حق رواه أبو داود وإسناده حسن وآخره عند أصحاب السنن من رواية عروة عن سعيد بن زيد واختلف في وصله وإرساله وفي تعيين صحابيه عروة بن الزبير የዙበይር ኢብኑ አዋም ልጅ ነው انه قال على ምን አለ قال رجل የሆነ ሰው አለ አለ የሆነ ሰው የሆነ ሰው ነገር ቢባል ሐዲስ ተቀባይነት የለውም አሁን قال رجل ያለው የሆነ ሰው ግን ምን አስሐቢ ረሱልላህ አብራራው ከነብያችን ባልደረቦች የሆነ ነው አለ ሁሉ ሱሐበቲ ረሱልላህ ዑዱል የነብያችን ባልደረቦች እስከሆኑ ፍትሃዊ ናቸው ሁሉም አይዋሹም አይቀጥፉም ሐዲሱ ላይ ችግር የለም ማለት በዛ ካድ ከታች ሰነድ ላይ ችግር ካልነበር ካለለ በስተቀር ምን አለ እነ ረሱ እነ ረጁለይኒ ሁለት ወንዶች ማለት ነው ወይም ሁለት ሰዎች اختصما ተጨቃጨቁ ሁለቱም اختصما اختصما اختصموا اختصما ለሁለቱ ነው ተጨቃጨቁ ተከራከሩ ወደ ፍርድ ሄዱ ወይት الى رسول الله صلى الله عليه وسلم ወደ ነብዩ ክስ አቀረቡ في ارضين በሆነች መሬት غرس احدهما ከሁለት አንዱ ተክሏት ነበረ ተክሏል في هذاች መሬት ላይ ነخلን የተምር ዛፍ ማለት ነው ነخل ማለት ፍሬው አይደለም ዛፉ ነው ነخل የሚባለው ከዛ ወላ ያ የዘራው ሰውዬ የተከላት ሰውየው ደግሞ መሬቱ ለላኸር የሌላ ሰው ነበረች እንደ ባህር ዛፍ ወሰው እንደሚተከሉት ማለት ነው ተምራ መጣና ተከለ ሰው መሬት ላይ ለምን ተከክ ምን አገባህ ነገር ተጨቃጨቁ ተካሰሱ ወደማ ወደ ረሱል አለይሂ ሰላቱ ፈቀደ ረሱላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ውሳኔ ሰጡ ፈረዱ ምን ብለው بالارض መሬቷ لصاحبها ለባለቤቷ ትገባለች وامر صاحب النخل የተምር ዛፍ ቡቃያ ይዞ የመጣውን አዘዙት ምን ብለው አን يخرج نخله ከሰው መሬት ተረብራ ንቀላ ተከልተን ብለው ለምን አይሰጠኝም ካሳ ነገር እንደ وقال ليس لعرق ظالم حقنا ለዕርቅ ዕርቅ ማለት ያው ላበት ማለት ነው ወይም ጅማት ማለት ነው ጅማት ስንሰራ ስለሚከተር ነው ላበቱ ስለሚመጣ ነው ዛሊም ግፈኛ ለሆነው ሐቁን ሐቅ የለውም አይሰጠውም لعرق ظالم ዕርቅ ظالم ለእርቅ ዛሊሚን ተብሎ ተነባል ለእርቅን ተብሎም ተነባል አላየሃል ያው ሙዳፍና ሙዳፍ ላይ አድርገው ቀርተውታል አንዳንዶች ደግሞ ናዕትና መናውት የሚል ነገር አለ አላየሃል የሰው መሬት ቀምቶ ስለዘራ ዘሮን ውሰድ ነው እንጂ አትክልትን ቡቃያ ውሰድ ነው እንጂ የሚባለው መሬት ይገባል አይፈረድለትም ነው እዚህ ጋር አንድ ጥያቄ ልጠይቃችሁ በደም ተከታታሽ ከሆነ እንዲገባችሁ ልጨርሰው رواه ابو داود واسناده حسن ሰነዱ ጥሩ ነው واخره መጨረሻው የዚህ ሐዲስ እንደ አስሐብ السنن ይገኛል ምርዋፊ ዑርዋ عن سعيد زو ዑርዋ ከሰዒድ ابن زيد واختلف في وصله ቀጥሎ ነብያችን ጋር አድርሶታል ይሄን ዘገባ ወኢርሳሊ ወይስ ታቢዒዩ ሰሃቢን ሳይጠቅስ ወደ ረሱል አድርሶታል በሚል خلاف አለ وفي تعيين صحابيه ሶሃባው መከለ በተባለበት ሰዓትን ማን ነው የትኛው ሶሃባ ነው የሚልም خلاف አለበት ነው የሚለው ዞሮ ዞሮ ሐዲሱ ሰሂህ ነው የሐዲስ ባለሙያዎች ጥናት አድርገው ሐዲሱን ወደ ሰው ያመጣውታል ፍሬ ሐሳቡም ግልጽ ነው ሰው መሬት ላይ መጥቶ ነخل የተምር ዛፍ ተከለ ተጨቃጨቁ ነብያችን ባለ መሬት መሬትህ ነው ባላ ተከልታ ተከልተ ውሰድ ብለውታል ነው ግፈኛ ስለሆነ ከሰው መሪ ለሰው ተከከው ካሳም የለህም ብለውታል ነው አንድ ሰው መቶ ሺህ ቀማ ይሰማችሁ ነው መቶ ሺህ ከሰው ቀማ ወሰደና አመቱ ሙሉ ሲሰራ ከረመ ሲሰራበት ከረመ 100 ሺህ 200 ሺህ አደረሰው እንበል ለምሳሌ አሁን የተቀማ ሰው መቼም ወይ ከሳል ወይ መብትም ንብረት የሚያገኝበት መንገድ መቼም ጉልበትም ሆነም ይጠቀማል መጨረሻ ላይ ነግዶ አትርፋላኝ ሰውዬ አሁን መመለስ ያለበት ከነ ትርፉ ነው ወይስ የቀማውን ገንዘብ ብቻ ነው መመለስ ያለበት ነው ምንም ሰው ውስጥ ነው ትርፍ የኩል መዲና ማሻአላህ ትርፍን የኩል ነው የሚካፈሉት አህሰንቲ የሰው ገንዘብ ቀምቶ ወስዶ የሰራ ሰው አይገባህም አንተም እንዳንለው ያን ገንዘብ አታርፎታ በጉልበቱ አይ ወሰከው ብቻ አንተ እንዳንለው የሰው ገንዘብ ነግሮ ኪሱ ሞልቷል ስለዚህ ቢያንስ ትርፍ የኩልሁም ተብሎ በትርፍ የኩል ይስማማሉ በዚህ አይነት ፍርድ ዑመር ኢብኑ ኸጣብ አስማምተው ያቃሉ ተብሏል خذوا ምንድነው عليكم بسنتي وسنه الخلفاء الراشدين ብለዋል ዑመር من الخلفاء الراشدين ስለሆኑ خلاص ቀጥሉ وعن أبي بكرة رضي الله تعالى عنه أن النبي صلى الله عليه وسلم قال في خطبته يوم يوم النحر بمنا إن دماءكم وأموالكم وأعراضكم عليكم حرام كحرمة يومكم هذا في بدل في بلدكم هذا في شهركم هذا متفق عليه طيب وعن أبي بكرة رضي الله عنه أن النبي صلى الله عليه وسلم قال في خطبة يوم النحر بمن إن دماءكم وأموالكم وأعراضكم عليكم حرام كحرمة يومكم هذا في شهركم هذا في بلدكم هذا متفق عليه አቡ በክራ የሚባል ሱሐቢ ነው አቡ በክር አይደለም አቡ በክራ ረዲየላሁ ዐንሁ ስራቸውን አላህ ይወደድላቸውና አን ነብይ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ቃለ ተናግረዋል ወይም ብለዋል في خطبته خطባቸው ምክራቸው ላይ መቼ يوم النحر يوم النحر ማለት የማረጃው ቀን ስንተኛ ቀን ነው ዙል ሒጃ 10 ማለት ነው يوم النهر يوم العيد ነው ደግሞ ኢድ አድሃ ቦታው የት ነው ቢሚና እንግዲህ ይዩት يوم النهر ቦታው ሚና ነው ወራቱም ወራት ነው አገሩም አገሩን እንደምታውቁት እዛ ምክራቸው ላይ ምን አሉ ኢነ ዲማአኩም ደማችሁ ማለት ነፍሳችሁ ማለት ነው የሰው እንደማፍሰስ ወአምዋለኩም ገንዘቦቻችሁ ወአዕራዶኩም ክብሮቻችሁ አለይኩም በእናንተ ላይ ሐራሙን እርምናቸው ከሁርመት የውሚኩም هذا የዛሬው ቀናችሁ እንዳለው ክብር ሁሉ ባለ ክብር ቀን ነው ዒድ ቀን እንደሱ ክብር ያለው ቀን ክብር አለው ገንዘባችሁ ንብረታችሁ ክብራችሁ ነፍሳችሁ في شهركم هذا بذو الحجه ማለት ነው في بلدكم هذا መካ ማለት ነው ሶስት ነገር አሁን አያችሁት ቀኑ ራሱን ችሎ ወራቱ እንደገና ሚና መካ ውስጥ መሆኑ ሲጨማመር በክብር ላይ ክብር ነው የጨመረው የናንተም ገንዘብ ህይወታችሁ ነህም ሆነ ክብራችሁ አንድ ላንዱ حرامነቱ እንደዚህ ቀን ነው ይህንን ቀን መዳፈር እንደሚከብድ ሁሉ የሰው ንብረት መዳፈር የሰው ክብር ማጥፋት በጣም ከባድ ነው ነው በጣም አከብረው ይተናገሩ ነው ያገሩ ክብር ለሚገባው ሰው ነው ግን የኢዱ ቀን ክብር ለሚገባው ሰው ነው ለማይገባው ደህና አይገባው እነ ዲማአኩም ማለት ደማችሁ ምን ማለት ደማችሁ ክብር ነው حرام ነው ማለት እነ ሰፍከ ዲማኢኩም እንደማለት ነው የናንተን ደም ማፍሰስ ነው እንጂ ደሙ ብቻ አይደለም ደሙን ማፍሰሱ መግደሉ ማለት ነው طيب ወአምዋለኩም ማለት واخذ اموالكم ማለት ነው ገንዘባችሁን መውሰድና መቀማት ማለት ነው ወአራዱኩም እንደዛው ሰቡ አራዲኩ ክብራችሁን በስድብ ማጥፋት በእናንተ ላይ አንዱ ባንዱ ላይ حرام ነው ልክ የዛሬው ቀን ችግር ሊፈጥሩበት حرام እንደሚሆን ሁሉ በዚህ ሀገር ላይ ነው መቼ ነው ሐጅ ወዳ ላይ ነው በአስረኛው ዓመተ ሂጅራ ላይ ማለት ነው እዛ ቦታ ላይ ያው የተሰናባሽ ዳዕዋ ምክር ነው የሚመስለው የሰጡ ምክር በጣም አስለቃሽ ነበር ይባላል እና ብዙ ነገር ያካተተ ነገርም ነበር ጠቅላላ ዓለም አቀፍ ህግ የተናገሩበት ቀን ነው ይባላል ከሽርክ ቀጥሎ ትልቁ ወንጀል ምንድነው የንጹህ ሰውን ደም ማፍሰስ ነው لا يحل دم امرئ مسلم الا باحدى ثلاث النفس بالنفس والثيب الزاني والتارك لدينه የተባለው የሰውን ደም ማፍሰስ አይቻልም ከሶስት ምክንያት አንዱ ካልሆነ በቀር ሰው የገደለ ሰው ይገደላል ደሙ ይፈሳል ዝሙት የሰራና ካሁን ቀደም አግብቶ የሚያውቅ ማለት ነው ሰይብ የሆነው እሱም ይቀጠቀጣል ነው ይገደላል ሌላው ሙስሊም ሆንኩ ብሎ እስልምናን ተቀብሎ ከእስልምና ካፈነገጠ ሙርተድ ይባላል እሱም ይቀጠቀጣል ነው فالدماء المعصومه هي احد الضرورات الخمس እስልምና ከመጣባቸው አንዱ ነፍስን ለመጠበቅ ነው የመጣው ነፍስን ለመጠበቅ የመጣ ሸሪዓ ነው ወለኩም ፊል ቂሳስ ሐያቱን ያ ኡሊል አልባብ እንዳለው ሁሉ የገደለ ገደል ማለት ለናንተ መኖር ዋስትና የሚያሰጣችሁ ነው አወለም ይረው አና جعلنا حرما آمنا አይላ የተከበረ ሐረምን አላበጀላቸውም እንደሲል መካ የተቀደሰች መሆኗን ያሳያል والله انك لخير ارض الله واحب ارض الله الى الله ولولا اني اخرجت منك ما خرجت ብሏል ነብያችን አለይሂ ሰላም ያው ሂጅራ ሲወጡ በጣም የመካ ነገር የተወለዱባት የተቀደሰች ሀገር ብዙ ክብር ያላት ናት ጥላዋ ሲሄዱ በጣም አዘኑ ሀገር ለቆ መልኮ ከባድ ነው ለሌላ ሀገር ለማያውቅ ሰው እና ምን አሉ والله አሉ በአላህ ምየ انك لخير ارض الله አሉ ከአላህ መረት አጠቃላይ በላጩ አንቺ መካነሽ واحب ارض الله الى الله አላህ ዘንድ የተወደድሽ ብትኖሪ አንቺ ነሽ ኸይረኛ መሬት ቢባል አንቺ ነሽ ወለው ለአን ይخيሱ ተገርጄ ወጣሁ እንጂ ባልገደድ ኑሮ ማخرጅ ባልወጣሁ ጥይሽ ማልኩን በራገር ይሆ ሀገር እያሉ ዘፈሩ ዘዋላል حب الوطن من الايمان ብለዋል አገር መውደድ ከኢማን ነው ዘረኝነት ነው እንጂ ያስጠላል አገራችን መውደድ ነውር አይደለም የምንኖርባት እናታችን ናት ነገር ግን ለዘረኝነት መራወጥ ግን አግባብ አይደለም አላ ይሐል የሰውን ክብር ማጥፋት የሰውን ገንዘብ መዝረፍ ያው غصب ነውና ይህ የተከለከለ ነው ክልክልነቱ መካ ላይ ሚና ላይ የዝልህጃ ወራት ላይ አስረኛው ቀን የዒዱ ቀን ክብር እንዳለው ሁሉ የንብረታችሁ የህይወታችሁ ጉዳይም የዛን ያክል ክብር ይሰጠዋል ነው የሚሉን የዛሬው ደርሳችን በዚህ ይጠናቀቃል ኢንሻአላህ ተዓላ ለሚቀጥለው ደርስ በአዲስ እናያለን እኔ ኪታብ ይጨርሳል وصلى الله وسلم على نبينا محمد وعلى اله وصحبه اجمعين السلام عليكم ورحمة الله وبركاته